السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين أما بعد حبيبنا أحبتنا إخواننا ወንድሞቻችን እህቶቻችን በያላችሁበት ሁናችሁ የምትከታተሉ ልጆቻችን በዛሬው ትምህርታችን ሙስሊም ሴቶች ለኢስላም በማስተማር የከፈሉትን መስዋዕትነት ከሞላ ጎደል በተለይ አይሻን አይሻ ብንት አቡበክር ስዲቅ ረዲየላሁ ተዓላ አንሃ እሳቸውን በሞዴልነት በማንሳት የተወሰኑ ነገሮችን እናያለን። ብዙ የታሪክ ጸሐፊዎች ስለ አይሻ ብዙ ጽፈዋል። ነቢዩም ሰለላሁ ዐለይሂ ወሰለም ስለ አይሻ ብዙ ተናግረዋል። አይሻ ከሚ ከተነገረላቸው አንዱ ፈድሉ ዓኢሸተ አላ ሳኢር ኒሳ ከፈድል ሰሪዲ አላ ሳኢር ጣዓም በሚል የረሱሉን ሰለላሁ ዐለይሂ ወሰለም ውዳሴ አግኝተዋል። ምንድን ነው አይሻን አይሻ ከሌሎች ሴቶች ላይ ያላቸው ብላጫና ትልቅነት ሰሪድ የሚባለው ምግብ ከሌሎች ምግቦች ያለው ልዩነት ያህል ነው ፈሪድ የሚባል በጣም ምርጥ ምግብ ነበራቸው። ምን ዛሬ ባለው ምግብ ምን እንደሚባል አላቅም። ፈሪድ የሚባለው ምግብ ስጋ ያለው ሌላውም ሌሎችም ምግቦች አብረው ያሉበት ምግብ ነው ይባላል እና በዚያን ጊዜ ምርጥ ነገር መመሰላቸው ነው ነብዩ ሰለላሁ ዐለይሂ ወሰለም እና ያንን ያህል ከምግቦቹ ሁሉ መርጠን ሰዎቹ በጣም እንደምናከብርና እንደምንወደው ሁሉ አኢሻ ከአላህ ዘንድ ያላቸው ብላጫ ከነብዩ ጋር የነበራቸው ትልቅነት ይሄ ነው ተብሎ ስለ አይሻ ተነግሯል። አይሻ በሌላም በሐዲሳቸው ነብዩ ስ ሰለም ምን ብለዋል? የዓይሹ አሉ አይሸት አሏቸው። ሃዛ ጅብሪሉ ይኸው ጅብሪልን ያጠገብ ነው። ወሁወ የቅረኡ ዓለይኪ ሰላም አሰላሙ ዓለይኪ ያ አይሹ እያለሽ ነው። ቃለት ወዓለይህ ሰላም ወረሕመቱላህ ሰላምታ ለሱም ረሕማ አላህም ረሕማ ይውረድለት ብለው መለሱ። ተራ ማላ ነራ ያ ረሱላላህ እርሰዎ ያያሉ፣ እኛም ማናየውን እርሰዎ እያዩት ነው፣ እኔ አላየውም አይታየኝም አሉ ዓኢሻ ረዲየላሁ ተዓላ አንሃ። ሰሒሕ ቡኻሪ ያለ ሐዲስ እኮ ነው። ዓኢሻ ረዲየላሁ ተዓላ አንሃ يقرأ جبريل يقرأ عليها السلام يسلم عليها يعني فضل عائشة ምንድን ነው እዚያ እኮ ለም የክሙል ምን ኒሳኢ ኢላ አርበዓ ብለው ከሴቶች መካከል ከሴቶች ውስጥ አራቶቹ እንጂ የሞላ የለም ብለው አስያ ብንት ሙዛሒም፣ መርየም ብንቱ ዕምራን፣ ኸዲጃ ብንት ኹወይሊድ፣ ፋጢማ ብንት ሙሐመድ ናቸው አራት የተባሉት። አየህ መርየም آسيا بنت مزاحم آه، زوجة فرعون ومريم بنت عمران خديجة بنت خويلد وفاطمة بنت محمد عليه الصلاة والسلام ورضي الله عنهن جميعا كذا قتلونه فضل عائشة على سائر النساء كفضل الثريد على سائر الطعام እንግዲህ ይህንን ሐዲስ በመነሻነት ወስደው አኢሻ ይበልጣሉ ማለታቸው ነው ከሌሎቹ ይበልጣሉ ማለታቸው ነው ወይስ ምን ማለታቸው ነው? ሚነል ካሚላት ናቸው ከከማሉም እንደውም አልፈው ከሌሎቹ ሴቶች ይበልጣል ማለት ነው? የዑለማ ክርክር አለው። ለማንኛውም በዚህ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም የአይሻን ትልቅነት አውስተውን ዝም ብሎ ትልቅ ናቸው ተብሎ አይደለም የቀሩት አይሻ አቡ ሙሳ አልአሽዓሪ እንደሚሉን አንድም ቀን ሐዲስ አስቸግሮን አኢሻን ጠይቀን ያላገኘንበት መፍትሄ ያላገኘንበት መልስ ያላገኘንበት ጊዜ አልነበረም ይላሉ። ማ አሽከለ ዓለይና አስሓቡ ረሱልላህ አስሓብ ረሱልላህ ሰለላሁ ዐለይሂ ወሰለም ሐዲሱን ቀጡ ፈሰዓልና አይሸተ ኢላ ወጀድና ዐንደሃ ሚንሁ ዒልማ። አያችሁ፣ ምንም ነገር አስቸግሮን እኛ የነብዩ ሰሓባዎች አንድም ነገር አስቸግሮን አያቅምና አይሻን አልጠየቅንም እሷ ጋር መልሱን ያገኘን ወይም እሷ ጋር የሆነ ትምህርት ያገኘን ቢሆን እንጂ መስሩቅ የሚባለው ታቢዒ ትላልቅ የረሱል ሰለላሁ ዐለይሂ ወሰለም ሱሐባዎች አይሻን ብዙ ነገሮች ሲጠይቋትና መልስ ስትሰጥ አይቻለሁኝ <clears throat> ይስአሉነሃ አኒል ፈራኢድ فرائض أو ورث قداي لمسروق عائشة فرائض يوقو نبر تبالو أيوة والله لقد رأيت أصحاب محمد صلى الله عليه وسلم الأكابر يسألونها عن الفرائض ብዙ ትላልቅ የነቢዩ ሰለላሁ ዐለይሂ ወሰለም ሰሓባዎች የነበሩ ሽማግሌዎች አይቻለሁኝ እሳቸውን ሲጠይቁ عطاء بن أبي رباح عائشة كانت أفقه الناس وأحسن الناس رأيا في العامة አይሻ ከሰዎቹ ሁሉ ፈቂህ በጣም የምታቅ በሐሳብም በአዲስ ሐሳብ በማፍለቅ ከሰው ሁሉ የተሻለች ነበረች አይሻ። ዙህሪ ኢማሙ ዙህሪ የሰዎች ትምህርት የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶችም ሁሉ እውቀት ቢሰበሰብ የአይሻን ትምህርት አያሃልም ነበር ለካነት አይሸቱ አውሰዐሁም ዒልመን ዙህሪ አሁንም የዓኢሻ ትምህርት ከሌሎች ሴቶች ዒልም ጋር ቢገናኝ የኢሻ ትምህርት የበለጠ ይሆናል። እንግዲህ ያው ሰሓባዎች ተራቸውን ሲቆጠር በሐዲስ በብዛት አቡበክር እንትና አቡ ሁረይራ ከዚያ አብዱላህ ብን አባስ፣ አብዱላህ ብን ዑመር አብዱላህ ብን አምር ዓኢሻ አብዱላህ ብን መስዑድ እንደዚህ ነው ደረጃውን የሚያስቀምጡት ኢማሙ ዛሀቢ ዓኢሻ ሙስነዱ ዓኢሻ በሚባል የሚታወቀው አልፈይን ወሚአተይን ወዓሸረተ አሐዲስ ዓኢሻ ሁለት ሺህ ሁለት መቶ አስር ሐዲሶች ከነቢዩ ሐፍዘዋል بخاري بخارينا مسلم متو سبارات تحديث عند لاي تسمع مبت كعشاء تنقل بخاري بيتشا أمسارات مسلم بيتشا سلسة زتعين يميل يعلماء وتشي تاريخ صحفي وتش سلا عيشة ورانا أبو إسحاق الشرازي عائشان كصحابة وتشي وست علماء وتشي سبال قالي قالي قالي بلو አኢሻንም ብለው አንስተዋል። እብኑ ሐዝም የሚባል የታሪኩ ምሁር እና ዓሊሙ በተለያዩ ነገሮች ላይ ፈትዋ ይሰጡ የነበሩ ዓሊሞች መካከል አኢሻ ነበሩ ይላሉ። ኢማሙ ቡኻሪና ኢማሙ ሙስሊም በጣም ብዙ አሐዲሶችና ብዙ ፈትዋዎችን ከዓኢሻ ነቅለውልናል ይላሉ ዑርወት ብን ዙበይር ዑርወት ብን ዙበይር የሄታቸው ልጅ ነው ما رأيت أحد أحدا أعلم بفقه ولا بطب ولا بشعر من عائشة رضي الله عنها እኔ በእውቀትም በፊቅህ እውቀትም ይሁን በተለያዩ የህክምና ሙያዎችም ይሁን ቢጥብ ግጥም እንኳን በመሐፈዝ ከዓኢሻ የበለጠ ሰው አንድን ሰው አላቅም ነበር ይሉ ነበረ ዑርወት ብን ዙበይር። ዑርወት ብን ዙበይር እኮ የዙበይር ብን አዋም ልጅ የአስማዕ ልጅ ነው፣ የእህታቸው ልጅ ነው። ዓይሻን ረዲየላሁ ተዓላ አንሃ እንደዚህ አንስተን ለማውራት የፈለግኩት በየጊዜው የመጡ ሴቶችም በትምህርት ላይ ብዙ ያስተማሩ ብዙ የለፉ ብዙ ሴቶች አሉ። ወደፊት የእነሱን ታሪክም እንዲሁ አልፈን አልፈን አንዳንዳቸው እናነሳለን። ግን ሁሉም ሴት አይሆንም፣ እንኳን ሴቱ ወንዱም ሁሉም አልሆነም። ግን ሁሉም ሴት ባይሆንም እንኳን እንዲሁ ከኢትዮጵያ ሙስሊም ሴቶች 25 30 ሚሊዮን ከሚሆን ሙስሊም ሴት አስር አስራ አምስት እንኳን አሊሞች መኖር የለባቸው እርግጥ እኔ ማላውቃችሁ እናንተ የምትኖሩ ትኖራላችሁ በየቦታው በየጓዳው በየሸለቆው በየመስጅዱ በየመንደሩ ሙሐዲሳት ፈቂሃት ነሕዊያት ልትኖሩ ትችላላችሁ ግን አላየንም ለምንድን ነው ይሄ በይፋ የማይወጣው ተምራችሁ <clears throat> ህዝባችሁን ትውልዳችሁን ለማስተማር የነየሳችሁ ሴት እህቶች እንዲህ ያሉ ልጆችን ለማፍራት የምትጥሩ እናቶች የምትጥሩት ሁሉ ጥረት አላህ እንዲባርክላችሁ የምትለፉት ልፋት አላህ እንዲባርክላችሁ አላህን እለምናለሁ። መቼም እርግጠኛ ነኝ ያው ሁላችሁም እኔን አሁን ምለው ነገር ሀሳቤን የተረዳችሁልኝ ይመስለኛል። እንዲያው ሴቱ ክፍል በጣም ተሳንፏል ተሳንፏል። የዲኑ ኃላፊነት የወንዱ ብቻ አድርጎ አይቶታል ብዬ ነው ያሰብኩትና ይሄንን አስተሳሰብ ለማስተካከል ነው። አንድ ታሪክ ላስታውሳችሁ። ሪያህ የሚባል ሰውዬ አንድ ሪያህ እብኑ አምር የሚባል ሰው አንድ ሴት አገባና ሊፈትናት ፈለገ። በኋላ ፈተናው እንግዲህ እሱን የሚያውቀው እሱ አታውቅም። ሌሊት ሲመጣ ሲመሽ የተኛ መሰለና ተኛ። ያው ተሸፋፍኖ ለጥ ካለ አይኑን ከከደነ ትንሽ ትንፋሹ የተኛ ሰው አይነት ከሆነ ተኝቷል ነው የሚባለው አይደል? በተለይ ደግሞ እሷ ገና አዲስ ናት፣ ሙሽራ ነች። እሱ መተኛቱን ስታይ ተነሳችና መስገድ ጀመረች። የሌሊት ግማሹ ሄደ። ከዚያ ጠራችው። ያሪያህ ተነሰረ አለችው። ኢንሻአላህ አቆሙ ኢንሻአላህ አላት። ከዚያ ሁለተኛውን አራተኛ ሩብዕ ሳኒ ሰገደች እንበል ሌሊቱ አስራ ሁለት ሰዓት ቢሆን የመጀመሪያውን የአስራ ሁለት ሰዓት ሩቡ ስንት ነው? የአስራ ሁለት ሰዓት ሩብ አራት ሰዓት ነው ሶስት ሁለት ሰዓት ሁለት ሰዓትን ሰገደች ሶስት ሰዓትን ሰገደች እና ያው ከምሽቱ ጋር ምናምን ሲሆን ሶስት ሰዓት ሰገደች ሶስት ሰዓቱ አለፈ ማለት ነው እንደገና ቀሰቀሰችው ስድስት ሰዓት ሲሆን ስትቀሰቅሰው አሁንም ኢንሻአላህ እነሳለሁ አላት ከዚያም አልተነሳም ሶስተኛውንም ሰገደች ማለት ሄደ ሰዓቱ በቃ ساعة ሰዓት يا رياح ሪያህ አለችው አልተነሳም يا ولاي من አለችው يا رياح مضى الليل وعسكر المحسنون وأنت نائم ليت شعري من غرني بك يا رياح من غرني بك وقال وقامت الربع الباقي إلى نال ከዚያ በኋላ ወደ አራተኛው ከሶስት ሰዓት በኋላ ከዘጠኝ ሰዓት በኋላ ባለው ሰዓት ስትቀሰቅሰው እያማረረች ነበረ። አንተ ሰውዬ ሌሊቱ አለፈ። መልካም ሰሪዎች ቦታ ቦታቸውን ይዘው ተሳፈሩ። አንተ ተኝተህ ቀረህ። ወይኔ ማን ነው አንተን ጥሩ ሰው ነው ብሎ ለትዳር ያበቃኝ አንተን እንዳገባ የገፋፋኝ ማን ነው እያለች ማማረር ጀመረችና በዚያው የሚቀጥለውን ሌሊት እየሰገደች አሳለፈችው ይለናል። አሁን እንዲህ ያለ ትዳር የለም ብላችሁ ነው በየቤቱ ይቺ ከሌሊት ጀምራ ከጊዜ ጀምራ ነው የተጋፈጠችው። ኧረ ሱብሂ አልነሳም የሚል ወንዶች እኮ ተገኙ በየሰፈሩ። ዲን ያላት ሴት ነው የምፈልገው ይላል። እሱ እኮ ዲን የለውም። ከዛ በኋላ ዲን ያላት እሷ ደግሞ ዲን ያላት ሲል ኢንሻአላህ ዲን ያለው ቢሆን ነው በሚል حتى ወላጅ እንኳን አራ አይሆንሽም ምናምን ብሏት በፍጹም <coughs> ዲን ብሎ መጥቶ እንዴት እምቢ ይባላል በሚል ትዳር ትገባለች። ስትገባ ግን የምታገኘው መከራ የሚያጋጥማት ፈተና በጣም ከባድ ነው። ምን ይሆናል? አንዳንዱ ከአጅነቢ ፈጽሞ የማይርቅ ሐላልና ሐራም የማይለይ ድብልቅልቅ ያለ ህይወት ያለው፣ ሌላው ደግሞ ፈርዱ ሰላት እንኳን የማይሰግድ እፈርዱ ላይ እንኳን ወደ ኋላ የሚል ሱብሃንአላህ። የዲን ጉዳይማ እንዳታወሪብኝ አክራሪ ይላታል እንግዲህ በሚስቱ ገና እሱ አክራሪ ማለት ከጀመረ ለቤተሰቡና ለጓደኞቹ ይነግራል። ከዚያ እንግዲህ ይሄ ህይወት እንዴት ሊሆን እንደሚገባ እንደሚችል ተመልከቱት። ብዙ ሴቶች አሁን በትዳር ላይ ያሉ ሴቶች ወይም ትዳሩ እየፈረሰ ያለው የድሮ ህይወታችን የእያንዳንዳችን የተለያዩ ህይወቶች ላይ ሊኖር ይችላል። ግን አሁን ዲኑን እያወቁ የመጡ ልጆች ዲናቸውን ሲያውቁ ወደ እስላም ሲመለሱ አብረው የነበሩ ወንድምና ቤተሰቦች ፈጽሞ አይቀበሏቸውም። ከወንድም ጋር፣ ከአባት ጋር፣ ከእናት ጋር አንድ ላይ ስለማይኖሩ ፈተናው ቀላል ነው። አላህ ከመለሳቸው አልሐምዱሊላህ፣ ካልመለሳቸው ደግሞ ያው በየራሳቸው መኖር ይችላሉ። አደጋው ግን ባልና ሚስት ላይ ነው። ብዙዎቹ ባሎቻቸው አገር ቤት ይኖሩና እነሱ ውጭ አገር ይኖራሉ። ከዚያ በኋላ ዲናቸውን በዋትሳቡም በምኑም በምኑም እያሉ አንዳንድ ነገሮችን ሲሰሙ ቴሌቪዥኑ ላይ ምናምን ሲከታተሉ ያሉበት ሁኔታ የነበረው ምናምን በጣም ብልሽትሽት ያለ። ለምሳሌ አሁን አብዛኝ ነገር ልንገራቸው፣ በጣም እያወዛገበ ያለው ብዙ ልጆች በጓደኝነት ማለት በውሽምነት ኑረው በግልጽ ነው የምነግራችሁ። ጓደኛ ብለው እንዲህ ዝም ብለው በሆነ ለስለስ ባለ አማርኛ የሚያቀርቡት ውሽምነቱን ነው። በውሽምነት የነበሩት ወንድና ሴት ወደ ትዳር ይመለሱ ይባልና ስታረግዝ ወይ ሸፍናት ይሉትና ልትደቅል ስትል ሊቃላ ይዛ ቤት ውስጥ ልትመጣ ስትል ሽማግሌ አካባቢ ሰው ሀይ ሀይ ብሎ እንዲጋቡ ያደርጓቸዋል። እንዲጋቡ ሲደረግ እንግዲህ እነዚህ በዝሙት ላይ የነበሩ ሰዎች ማለት ነው አይደል? በዝሙት ላይ የነበሩ ሰዎች ወደ ትዳር ሲመለሱ አይሆንም የሚሉ ዑለማዎች ቢኖሩም እንዴት በዝሙት ላይ የነበሩ ወደ ወደ ኒካህ እንዴት ይቀየራሉ ብለው ወሑሪመ ዛሊከ ዐለል ሙእሚኒን ነው አይሆንም ቢሉም ሰሒሁ ግን ሚን አቅዋል ዑለማ በዝሙት ላይ የነበሩ ሰዎች ሸርጡን ካሟሉ ትዳር ሊይዙ ይችላሉ ነው። ግን ሸርጡ ምንድን ነው? አንደኛው የመጀመሪያው ሸርጥ ተውባ ነው። ተውባ ማለት ዝሙቱን መተው ማለት እኮ ነው። ተውባ ማለት በዚያ በዝሙቱ ባሳለፉት ህይወት ማዘን፣ ማልቀስ፣ መጸጸት ማለት ነው። ተውባ ማለት ወደፊት በእንዲህ ያለ ነገር ላይ አልቀጥልም ማለት ነው። ተውበት ካላደረጉ አይሆንም ይላሉ ዑለማዎች። አንድ ሁለተኛው ደግሞ በዚህ በውሽምነት በነበሩበት ጊዜ የቆሸሸውን ማህፀኗን ማጽዳት አለባቸው። ነፃ መሆን አለባት ማለት ነው። እንዴት አድርጋ የወር አበባ እስከምታይ ድረስ ሌሎቹ አንዳንዶቹ እንዲያውም ሶስት የወር አበባ ማየት አለባት፣ ዒዳ መቁጠር አለባት አሉ። ሌሎቹ ላ የምን የወር አበባ የምን ሶስት ነው፣ አንድ ደም ካየ ችግር የለውም አሉ። ሌሎችም ሀታ ደንባታይም ተውበት ከተበተች ሊጋቡ ይችላሉ ብለው ያሉ ሰዎች አሉ። እኛ ሀገር ይችን አትመስለኝ ዑለማዎቹ የሰሟትና ይችን ነው የሚያንጸባርቋት ይመስለኛል። ለዚህ ነው አርግዛ የሚሸፍናት እያሉ ኒካህ የሚያስሩላቸው። ግን ሰሒሑ ሚን አቅዋል ልዑለማ ወራጅሕ አለዚ ያዕተሚዱ ዐላ ልአድላ ሰሒሓ በዚሁ በዝሙት ላይ እንደነበሩ ኒካ ከታሰረ ባጢል ነው ኒካሁ መመለስ አለበት ነው። እንግዲህ አብዛኛው ሰው በዚህ መልኩ የተጋባ ብዙ አለ። በተለይ አገራችን ትምህርት ቤት ከተጀመረ ጀምሮ ይሄ የትምህርት ሂደት ከተጀመረ ጀምሮ ክብሩን ጠብቆ የሚያገቡ ልጆች በጣም ጥቂቶች ናቸው። ለምን ትምህርት ቤት ይላካሉ? ወይ ወዳ ወይ በግዷ ትደፍራለች። ከዚያ በኋላ ደግሞ ወንድ አየች፣ ወንድ ቀመሰች። ከዚያ በኋላ ያ ያ የጠየቃትን ሁሉ ባታስተናግድም የሆነ እንግዲህ መቼስ ማግባቴ ስለማይቀር ይችኑ ነውሬን ሸፍኖ የሚያኖረኝ ካለ በሚል ለማንም ወንድ መለማመጥ ትጀምራለች። ከዚያ በኋላ ደግሞ ማርገዝ ሊመጣ ይችላል። በዚህ አጋጣሚ ታረገዘ የሸፍናት ይባልና በዚሁ ትዳሩ እንዲሁ ዝም ብሎ ሰንካላ ህይወት ይጀምራል። ሱብሓነላህ እኛ ይሄ አይነት ትዳር አይሆንም ስንል አራት ልጅ፣ አምስት ልጅ፣ ሁለት ልጅ፣ ሶስት ልጅ ወልደው ያልወለዱ ትዳራቸው አገር ቤት ያሉ ሚስቶቻቸው እዚህ ያሉ ወይም ባሎቻቸው እዚህ ያሉ ሚስቶቻቸው እዚያ ያሉ ግን ሲጀመር በዚህ መልኩ የተጀመረ መፍትሄው ማደስ ነው። አዲስ ያጽዱና ያድሱ ሲባል የለም እንዴት በፍጹም ይላሉ። ይሄ ትልቅ ቀውስ ነው። ይሄ በጣም ከባድ ነው። እነዚህ ሰዎች አሁን ሴቶቹ ናቸው ብዙ ጊዜ ሲጨነቁ የምናየው። ወንዶቹማ አንዳንድ ጊዜ እኮ በጣም ነው የሚናደዱት። ማን ነው ኒካሁሽ አይሆንም ያለው? አዲስ ሃይማኖት ተምረሽ ነው እንዴ ይላሉ። ኧረ አዲስ አይደለም ይሄ አዲስ አይደለም። በቁርአን የተነገረ በሐዲስ የተነገረ ዝሙተኛ ሳይቶብት ሊያገባ አይችልም እንዴት ነው በዝሙት የተጀመረ ኒካህ በዚያው ላይ የሚባረከው ማን ነው ያለው? ስለዚህ በትዳር ዓለም ላይ እውቀትን መጀመሪያ አውቀው ነበር። ማንም ሰው እኮ የሚገባበትን ሊሰራ ያሰበውን ነገር በደንብ አውቆት ነው መግባት ያለበት እንደ እስላም ጠለቡል ዒልሚ ፈሪደቱን ዓላ ኩሊ ሙስሊም ነው እኮ ሙስሊም የሆነ ሰው ሊሰራው የፈለገውን ነገር ሐላል ነው ሐራም ነው የቱ ነው ሐላሉ የቱ ነው ሐራም ብሎ መጠየቅ አለበት። ሳያውቅ እንኳን የሰራውን ነገር ደግሞ ይሄ ስህተት ነውና ተመለስ ሲባል ሊቀበል ይገባል። ስለዚህ ሴቶች በዚህ ትዳራችሁን በማቃናት ትዳራችሁን በመጠበቅ ከመበላሸቱ በፊት በማቃናት ሀታ በዚህ ላይ እንኳን ከተገናኛችሁና ወደ ሐላል እንምጣ ካላችሁ ለሐላል እንድትመጡ ሲባል በፍጹም ቤተሰቦቻችሁን አፍራችሁ ሳይሆን እናንተ ባላችሁት ፕሮግራም ላይ እንዲሄድና ማህፀናችሁን አጽድታችሁ ተውበት አድርጋችሁ ወደ አላህ ተመልሳችሁ ህይወታችሁ እንድትጀምሩ አደራ ለማለት ነው። ይሄ ሁሉ ስህተት የሚፈጠረው ካለ እውቀት በመኖር በመሆኑ እውቀታችሁን በየአጋጣሚው በምታገኙት እድል በመማር እንድታስፋፉ አደራ እያልኩኝ የዛሬው ትምህርት እዚህ ላይ አቆማለሁ። جزاكم الله خيرا وبارك الله فيكم والسلام عليكم ورحمة الله وبركاته النجمة الخضراء بهاء قصفنا من نسائمها الثمينة بني قومي